قل إن الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفينا نبينا محمد وعلى آله وصحبه وسلم آه، እንግዲህ ሙአሊፉ የኢብን ከቲርን ንግግር አምጥተው ንግግራቸውን ቋጭተዋል ኢንተሃ ኢንተሃ ከላሙ ኢብን ከቲር አሉ ቁልቱ ብዬ አልኩኝ ይላሉ وهذا ማ حصل في هذا الزمان ይህ እንግዲህ በዚህ ዘመን በአሁኑ ሰዓት እንግዲህ የተከሰተ የተከሰተ ነገር ግልጽ ነው ታይቶ የማይታወቅ ብዙ ፈሳዶች እንትሻር አድርገዋል ይህ ሁላ የወላእና በራእን ሁኔታ ባለመጠበቅ ነው ይላሉ ወላሁ ልሙስተዓኑ በጉዳዩ ላይ የምንታገዘው እንግዲህ አላህን ብቻ ነው ይላሉ አቅሳሙ ናሲ ሌላኛው ወደ አንገብጋቢው ርዕስ ገቡ። አቅሳሙ ናስ የሰው ልጆች ይከፈላሉ። ለአቅሳሙ ናሲ ፊማ የጂቡ ፊ ሐቂህም የሰው ልጆች ግዴታ ከመሆኑ አንጻር ሰው ልጆች ይከፈላሉ ይላል። ሚነል ወላኢ ወልበራ ወላ እና በራ በሚለው ርዕስ ስር የሰው ልጆች ይከፈላሉ። براء እና በራ የምናደርግበት ሁኔታ በሰዎች ዙሪያ ላይ በሚከተሉት ክፍሎች ይከፈላል ይላል አናሱ ፊል ወላኢ ወልበራኢ አላ ሰላሰቲ አቅሳም ሰው ልጆች ከወላ እና ከበራ አንጻር በሶስት ይከፈላሉ አሉ القسم الأول من يحاب محبة خالصة من يحاب የሚወደድ አለ محبة خالصة ጥርት ያለ ውዴታ ልሰጠው የሚገባ አለ ላ ሙዓደተ ማዓሃ ከእሷ ጋር ጠላትነት የሌለው መውደድን ልትወደው የሚገባ ወንድምህ አለ ወሁሙል ሙእሚኑን እነዛ እንደዚህ ጥርት ያለ ውዴታ ልትወዳቸው የሚገቡት ሙእሚን ወንድሞችህ ናቸው አልኹላስ ጥርት ያሉት ወንድሞችህ ሚነል አንቢያ አማኞች ወሁሙል ሙእሚኑን አልኹላስ ማናቸው ሚነል አንቢያ ከነቢያቶች ልትወድ ይገባል ወስዲቂን እውነተኞችን ልትወድ ይገባል ወሹሃዳ ሰማዕታትን ልትወድ ይገባል። ወሳሊሒን ጻድቃኖችን ልትወድ ይገባል ማለት ነው። ወፊ ሙቀደመቲህም ሙቀዲመቲህም ከእነሱ እንግዲህ በቀደምትነት የሚፈረጁት ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነች። ከማንም የበለጠ ነቢዩን ልትወድ ይገባል። ፈኢነሁ እነሆ እኮ ተጂቡ መሐበተው ነቢዩ መውደድ ግድ ይላል አዕظመ ሚን መሐበት ነፍስ ነፍስን ከምንወደው በበለጠ መልኩ ወልወለት ከልጆችም የበለጠ ወልዋሊድ ከወላጆቻችን የበለጠ ወናሲ አጅመዒን ከሰዎች በአጠቃላይ ነቢዩን አብልጠን ልንወድ ከነፍሳችን የበለጠ ወሰሓበትህ ልኪራም ከተከበሩት ሰሓቦች አብልጠን ልንወዳቸው ይገባል ሁሱሰን በተለይ በተለይ አልኹለፋኡ ራሺዱን ከዛ እንግዲህ ሰሃቦችን ልንወድ ይገባል ነው ቀጥለን የነሱ ዴታ ነው አይደል ከዛ ከሰሃቦች ደግሞ ሁሱሳን በተለይ በተለይ ልንወድ የሚገባው ማን ነው ከነብዩ በኋላ አልኹላፋው ራሺዱን አረን እንዴ ናቸውም መንገድ የተመሩትን ኹላፋው ራሺዲን አቡበክር ዑመር ዑስማን አልይን ልንወድ ይገባል ወበቅየቱል ዐሸራ የተቀሩትን አስሩን ሰሃቦችም ልንወድ ይገባል አሸረል ሙበሽሪን ቢልጀና የሚባሉትም ማለት ነው ثم ዘውጃቲ ከዛ የነቢ አለይሂ ሰላት ወሰላም ሚስቶችን ልንወድ ይገባል ኡመሃት ልሙእሚኒን እነዛ ኡመሃት ልሙእሚኒኖች የምእመናን እናቶች ወአህሉ በይቲ አጠይቡን የነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ቤተሰቦችን ልንወድ ይገባል ወልሙሃጂሩነ ወልአንሳር ሙሃጅሮችንም አንሳሮችንም ልንወድ ይገባል ወአህሉ በድሪን አህሉ በድሮችንም ልንወድ ይገባል። አህሉ በድር ማን ናቸው? የበድር ጦርነትን የተሳተፉት ወአህሉ በይዓቱ ሪድዋን በይዓቱ ሪድዋንን የተጋቡት ቃል ኪዳን የተጋቡትንም ልንወድ ይገባል። አህሉ በይዓት ሪድዋን ማለት በስድስተኛ ዓመተ ሂጅሪያ አይደለም ላይ የተደረገውን የሁደይቢያ ስምምነት ላይ የነበሩትም ማለት ثم بقية الصحابة ሌላም የተቀሩት ሰሃቦችንም ልንወድ ይገባል አጅማዒን እኛ ግን ማንን ነው የምንወደው በአሁኑ ሰዓት አስበልጠን ሐሲብ አንፉሰና ثم التابعون ከዚያም በኋላ ታቢዕዮችን ልንወድ ይገባል والقرون المفضلة እነዛ ላቅ ያሉ ክፍለ ዘመኖችን ልንወድ ይገባል وسلف هذه الأمة የዚህ ኡማ ሰለፎችን ቀደምቶችን ልንወድ ይገባል። ወአኢመቲሃ አኢማዎቿን ልንወድ ይገባል። አይማ ማለት ናም መሪዎች አይደለ አይመቴ የዲን አዎ መሪዎችን ሊቃውንቶችን ከላይመት ለአርባ አይመት ለአርባ ኢማም ሻፊዒ ኢማም አቡ ሐኒፋ حنيفه امام مالك امام احمد ልንወድ ይገባል ማለት قال تعالى الله سبحانه وتعالى ብሎ ይላል ስለ ሙእሚኖች ሲናገር والذين جاءوا من بعدهم يقولون ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم ولا يبغض السحابة ሰሓቦች ሊጠላ የሚችል የለም ወሰለፉ هذه الأمة የቀደምት ሰለፎችንም የሚጠላ የለም هذه الأمة من في قلبه إيمان በቀልብ ውስጥ ኢማንን ያለ ሰው ይጠላቸው የለም ያው ቀልብ ውስጥ ኢማን ከሌለው ግን ይጠላል ወኢነማ ዩግዲሁም አህሉ ዘይቅ የጥመት ባለቤቶች ነው እነሱን የሚጠላው ወኒፋቅ የንፍቅና ወአዳኢ ልእስላም የእስልምና ጠላቶች ናቸው እነሱን ሊጠሉ የሚችሉት ከራፊዳ ራፊዶችን ይመስል ግልጽ ማለት ሻሃዳ ሲይዙ እንኳን ማለት ነው ላዕነቱላሂ አላ አቡበክር እያሉ የመሳሰሉትን ነው እንግዲህ والخوارج ወልኸዋሪጅ ኸዋሪጆችንም ይመስሉ ነስአሉላህ አልዓፊያ ከዚህ እንግዲህ በላ አላህ ይጠብቀን ይላሉ አላሁም አሚን القسم الثاني من يبغض من يبغض የሚ ያለው ተሳስቶ መን ዩብገድ የሚጠላ አለ ወዩዓዲ ጠላት ተደርጎ የሚያዝ አለ ቡግደን መጠላቱ ቡግደን መጥላትን ወሙዓደተን ጠላት አድርጎ መያዝንም ካሊሰይኒ ጥርት ያለ መጥላት ነው መጥላት ያለች ቅድም ጥርት ያለ መውደድ አላለ አሁን ደግሞ ጥርት ያለ መጥላት ልጠላ ይገባል ጥርት ያለ ጠላት አድርጎ መያዝን ልትይዝ ይገባል ላ መሐበተ ወላ መዋላተ። ላ መሐበተ ውዴታ የሌለው ወላ ሙዋላት መጎዳኘት የሌለው ማዓሁማ ከነሱ ጋር እነዛ እነማንን ነው ከተባል ወሁሙል ኩፋር እነዛ እነሱም ከሃዲያኖች ናቸው አልኹለስ ምን ያሉትን ሁለስ የሆኑትን ሁለስ ምን ማለት ነው ጥርት ያሉ ካፊሮችን ማለት ነው ሚነል ኩፋር ከኩፋሮች ጥርት ያሉ ካፊሮችን ወልሙሽሪኪን ሙሽሪኮችን ወልሙናፊቂን ሙናፊቆችን ወልሙርተዲን እንዲሁም ከዲናቸው ምን ያሉ ሙርተድ የሆኑትን የተመለሱትን ነው። ወልሙልሂዲን ሙልሂዶችን ሙልሂድ ማለት ማለት ሙልሂድ ማለት ደግሞ እምነት የለሽ ማለት ነው። ፓጋን አላ እክትላፊ አጅናሲም ጂንሳቸው የተለያየ የሚሆን ኢትዮጵያዊ የሚሆን አሜሪካ እንግሊዛዊ የሚሆን ደቡብ አፍሪካዊ እሱ የሚያገባ ነገር የለም ግልጽ ነው ሁሉንም በአንድ አይነት كما قال تعالى الله سبحانه وتعالى እንዳለው لا تجدوا قوما يؤمنون بالله واليوم الآخر يوادون من حاد الله ورسوله ولو كانوا آباءهم أو أبناءهم أو إخوانهم أو عشيرتهم وقال تعالى عائبا على بني إسرائيل በኒ እስራኤሎችን በተመለከተ አላህ ስብሓን ወተዓላ ሲያነውራቸው እንዲህ ብሎ በኒ እስራኤሎችን ምን ሲላቸው ሲያነውራቸው ዓይቢን ማለት ማነወር ማለት ምን አላቸው ተራ ከሲረ ሚንሁም ከነሱ አብዛኛዎችን ታያቸዋል ምን ሆነው የተወለውነ ሲወዳጁ አለዚነ ከፈሩ እነዚያ ምን ያሉትን የካዱትን ሲወዳጁ ታያቸዋለን። በኒ እስራኤሎች እንግዲህ ተውራት፣ እንጂልና ዲንን በደንብ ያውቃሉ። እንደዛ ሆኖ ግን ከሃዲያኖችን ሄደው ይወዳጃሉ። ለቢእሰ ማ ቀደመት ለሁም አንፉሱም ነፍሳቸው ያስቀደመችው ነገር ምን አለ የከፋ ሆነ መጥፎ ሆነ እንሰኺጠ አላሁ ዐለይሂም አላህም በዚህ ተግባራቸው ተቆጣ ወፊ ልዓዛቢ ሁም ኻሊዱን እነሱም በምን ውስጥ በምን ውስጥ በቅጣት ውስጥ ምን ናቸው ዘውታሪዎች ولو كانوا يؤمنون بالله والنبي وما أنزل إليه ما اتخذوهم ما اتخذوهم أولياء ولكن كثيرا منهم فاسقون ولو كانوا يؤمنون ينعملوا بيونور ولو كانوا بيونور يؤمنون بالله بالله ينعملوا بيونور والنبي بنبي بنبي من يامنوا بيونور وما أنزل إليه ودسوا بتوردهم ما اتخذوهم ባልያዟቸው ነበረ ምን አደርገው አውሊያ ወዳጅ አድርገው ወላኪን ነገር ግን ከቲራ ሚን አብዛኛው ከእነሱ ውስጥ ፋሲቁን ምኖች ነበሩ ይላል አመፀኞች ነበሩ ይላል القسم الثالث ሶስተኛው ክፍል ደግሞ ስንት አየን ሁለት ጥርት አድርገን ልንወዳቸው የሚገባ ጥርት አድርገን ልንጠራቸው ይገባ። ሶስተኛው ክፍል ደግሞ መዩሐቡ ሚን ወጅ በአንድ መልኩ እንወዳቸዋለን። ወዩብገት ሚን ወጅ በአንድ መልኩ ደግሞ እንጠላቸዋለን። ፈየጅተሚዕ ፊህ ልመሐባ መውደድ የሚባለው ነገር ይሰበሰባል። ወልዓዳዋ ጠላት አድርጎ መያዝም የሚባለው ነገር ይሰበሰባል። በአንድ በኩል እንጠላቸዋል በአንድ በኩል እንወዳቸው ነው ሁለቱም አሉ ወሁም ዑሳቱል ሙእሚኒን እነሱ ምንድናቸው ሙእሚን ሆነው ወንጀለኞች ወንጀልም ሲሰራ ማሻላ ምናምን በደንብ አድርገ የምትወደው መሆን የለበት ጥሩ ሲሰራ እንደዛ አድርገን ነው የምትወድ ሊማ ፊህም ኢማን ኢማን ስላላቸው ምን ትላቸዋል ወዩብገዱነ ሊማ ፊህም ሚነል ማዕሲያ በደሙ በአንድ በኩል ወንጀልም ስለሚሰሩ ብለህ ምን ትላቸዋለህ? ትጠላቸዋለህ። አዊል ቢድዓ ወይም ምን ስለሚሰሩ ፈጠራ ፈጠራ የሚሰሩ ሰዎችን ትወዳቸዋለ? መውሊድ የሚያከብሩ እኚህ የመሳሰሉ ቢዳ የሚያራምዱትን ልክ እንደ አህለ ምናምን እንደሆነ ወንድም ጥርት አድርገህ ትወዳለህ? እዛ ፈጠራን እያ ምን እያለ እያርመሰመሰ ማለት ነው እየሄደ አለቲ ያቺ እንግዲህ ቢዳ ሂየ ዱን አልኩፍሪ ከኩፍር በታች ሆነች ወሽርኪ ከሽርክ በታች ሆነች ቢዳ ማለት ከኩፍር ምንድነች በታች ነች ቢዳ ከምን በታች ነች? ከኩፍር ከሽርክም በታች እሷን የፈጸመች የፈጸመን እንደው ጥርት እንዳለው እንደዚህ ነገር ውስጥ ያልተወዘፈን ሰው አትወደውም አይደል? ሙሐባክ እኩል አይደለም። ወሙሐበቱም እነሱን መውደድ ተክተዲ እነዚህ ሰዎች ወመሐበቱሁም እነሱም መውደድ ተቅተዲ ያስፈርዳል ሙናሳቱ እነሱም መምሰል ግልጸዋለ እነሱም መውደድ ማለት ወመሐበቱም ተቅተዲ ሙናሳቱ መውደድ ሲባል እኮ እነዚህ ሙእሚን ናቸው ግን ወንጀል ይሰራሉ እነሱም መምከር ነው ወልኢንካሩ አለይም በእነሱ ላይ መከልከል ነው እያየ ዝም አትበል ፈላ የጁዙ ስኩቱ ዝም ማለት አይበቃም አላ መዓሲም ወንጀል እየሰሩ ዝም ማለት አይበቃም። በል ዩንከሩ አለይም በእርግጥ እነሱ ምን ትላለህ ትከለክላለህ። ወዩእመሩነ ቢልማዕሩፍ በመልካም ይታዘዛሉ። ወዩንሃውነ አኒል ሙንከር ከመጥፎ ይከለከላሉ። ወቱቃሙ አለይህም ሁዱድ ቅጣት በእነሱ ላይ ይቆማል። ቅጣት ማለት ምን አይነት ነው? ሴቶች የምን ቅጣት ሁዱድ ሆ ዘውታሪ ዘውታሪ ቅጣት ምን አይነት እስቲ ነገር ዘውታሪ ቅጣት በየቀኑ መግረፍ ማለት ነው ወይስ ዘውታሪ ቅጣት? እሺ ሁዱድ ሲባል ምንድነው? ዝሙት ከፈጸሙ የሚያስገድል ከሆነ ይገደላሉ አይደል? ያገባ ከሆነ ማለት ነው። ያላገቡ ከሆኑ ደግሞ ምን ይደረጋሉ? ይገረፋሉ። ከሰረቀ እጁ ይቆረጣል፣ እንደ ወንጀሉ ማለት ነው። ሁዱድ ማለት ያ ነው። ሙስሊምም ቢሆንም ራሱ እንደዛ ይደረጋል። ወተዕዚራት ተዕዚራት ደግሞ ማለት የተለያየ ቅጣቶች የሀገሩ መሪ ባየው ማለት ነው። ምሳሌ ኸምር ከጠጣ ባየው ሁኔታ የሀገሩ መንግስት ባየው ሁኔታ ይገርፈዋል። ግርፋት ነው። ሐታ ዩከፉ አማዓሲም ከወንጀላቸው ምን እስኪሉ ድረስ እ እስኪሰበሰቡ ድረስ ወየቱቡ ምን ሰይአቲ ከመጥፎ ተግባራቸው ምን እስኪሉ ድረስ ተውበት እስኪያደርጉ ድረስ ማለት ላኪን ነገር ላ ዩብገዱነ ቡግደን ኻሊሰን ጥርት ያለ እንደው ጥላቻ እንዳይኖር ኻሊሰን ወዩተበራእ ሚኑም ከእነሱ ምንም መልካም ነገር የማታደርግላቸው ምን ሆን የለበት ከማ ተቁሉ ልኸዋሪጅ ኸዋሪጆች እንደሚሉት ማለት ነው እኛ አሁን እኽዋኖችን ልክ እንደ ካፊር መጥላት የለብንም። አንድ በአንድ ጃኒ ምናችን ናቸው እ ሙስሊም ወንድሞቻችን ናቸው። አልከፈሩም። ትነክራቸዋለህ፣ ምን ትላለ? ግን እንደዚህ አይነት ነገር አለ። ግልጽ ባለ እንደ ሁኔታው ግን ሀጅር ልታደርጋቸው ይገባል። ግልጽ ነው። ሀጅር የምታደርገባቸው አጋጣሚዎች ነው። ሰላምታ ለማድረግ ከነሱ ጋር ግንኙነትን መቀነስ እንዴ አስፈላጊ ከሆነ ሰላም ላትላቸው ትችላል። ገዛ እንደ ሁኔታው ሀጅር የሚያስፈልግበት ቦታ እንጂ ከነጨ ተብሊግ ስታገኝ ምናምን ተብሊግ ነው የለም ሰላም ምናምን የለም። ገጽ ያገኘውን ሁላ ዘግተ ዘግተ እንዲህ በኋላ ራስህን ደግሞ ትዘግዋለህ። ይሄ የለም። ይሄ እንደዚህ የሚባል ነገር የለም። ሰላሙ አለይኩም ትለዋለህ፣ ትመክረዋለህ ካልቻልክ እንጂ ከነ ጭራሹ በቃ ሰላምታ መንፈግ እንዲህ ስለሆነ ምናምን ማለት ይሄ ከዲን አይደለም። እንደ ከፊሎቹ ሰዎች እንዳትሆን ሱሪ ቀሚስ ያደረገን ፈልገው አሰላሙ አለይኩም ይላሉ። ቀሚስ ካላረግ የለም። ተሳስተም አንድ ቀን እንደው በቃ free ለመሆን ብለ ቀሚስ ብታደረግና አሰላሙ አለይኩም ይሏል። ነገ ሱሪ ካረክ ግን የለም። እንዲህ አይነት ሰው መሆን የለብም። ግልጽ ማለት ልክ አርካረል ኢስላም አድርገውታል ቀሚስን። ግን አርካነል ኢስላምን በስነ ስርዓት ማብራራት አይችሉም እነሱ። ስለ ሱሪና ቀሚስ ግን በደንብ አድርጎ ያብራራል። እና እንዲህ አይነት ሰው መሆን የለብም። ተግባባል? ወንድሞቻችንን ጥሩ ሁኔታ ግልጽ ነው መምከር የአላህ ስብሐነ ወተዓላ ተውፊቅ ሆኖ እንጂ እኛም እኮ እዚህ ውስጥ አህለ ሱና ወልጀማዓን ምን አንልም ነበር አንቀላቀልም። የእሱ ምርጫና ሂዳያ ሆኖ نسأل الله جل وعلا يهدينا ويهديهم في مرتكب الكبيرة كما تقول الخوارج ኸዋሪጆች እንዳሉት في مرتكب الكبيرة ትልልቅ ወንጀልን ለሚፈጽም ሰው አሉ ዝሙት የሰረቀ ምናምን ይሄ ምናምን ካዩ እነሱ ምን ሲጋራን ካጨስክ ካዩ ወይም ደግሞ እንደው በቃ ጠጥተም ካዩ ኸምር التي دون الشرك ከሽርክ በታች ነች መሲስ ትልልቅ ወንጀሎች ወላ ዩሕቡነ አይወዱህም ወይዋሉነ እና እንደነዚህ መሆን የለብህም ነው። ቡግደን ኻሊሰን ሊኖር አይገብ ጥርት ያለ ጥላቻ ምንም ከነሱ እኔ በሪእ ነኝ ብለህ ዞር የማታየው መሆን የለብህም። አለቲ የዱነ ሽርክ ቢሰሩ ማለት ነው። በቃ ሀታ ኸምር ቢጠጣ ቢሰርቅ ምን ቢል ሙስሊም እስከሆነ ድረስ ጥርት ያለ ጥላቻ ሊኖር አይገባ ሙስሊም ሆኖ ታውቃለህ። አኺል ከሪም ላ ልኸምር ግልጽ ነው። ግልጽ እያልክ አትጠጣ እያልክ እየመከርክ በጥሩ ሁኔታ ልታመጣ ወደ ሀቅ ጎዳና ልትዛመጣው ይገባል ግልጽ ነው እንጂ ከነጭራሹ ሌላ ነገር ካንተ ሊገኝ አይገባም ወላ ይሐቡና ወይ ወይዋሉነ እንደነዛ ደግሞ እንደነ ተብሊጎች ደግሞ ድንበር አልፈ ምናምን ዋናው ነገር ችግር የለም አንተ ብቻ ዳዋ አውጣ እንጂ ምንም ችግር የለም ብለ ከብረት ተሸክመም እንዳትሄድ ግልጽ ነው ሂክማ ነው ይለዋል ግልጽ ነው ሂክማ ነው እኛ ከምር የሚጠጣን ሰው ራሱ እኛ አንከለክልም ነው ግልጽ ነው ይዘንለት እንሄዳለን የቂኑ ሲመጣ ራሱ ይተዋል ይሏል ግልጽ ነው አለ ወላሂ ገደሉት ታውቃለህ እዛ እኮ ቢሞት እኮ ኸምር እየጠጣ ሱብሃንአላህ ይሄ አሁን ሂክማ ነው አጀብ እኮ ወላ ዩሐቡነ ወይዋሉነ አይወዱም አይወዳጁም ሑበን መውደድን ወሙዋለተን ኻሊስ ኻሊሰይን ጥርት ያለ ደግሞ ምን መወዳጀትን አይወዳጁም። ሌሎቹ ደግሞ አሉ ግሳንግስ ሲሆኑ ማለት ነው። ይኸው አሁን የሰጠው ተብሊግም በለው ሌሎች ደግሞ ሙርጃዎች አሉ። ከማ ተቁሉል ሙርጃ ሙርጃዎች እንደሚሉት ሙርጃዎች ምንድነው ሰው ልጅ አይከፍርም ወንጀል በመስራቱ ብቻ ይላሉ። ሙርጃዎች በኢማን ላይ ያላቸው ሁኔታ ምንድነው? ሰው ልጅ ኢማን በምንድነው ይላሉ? በቀልብ ነው በቃ ስለዚህ እሱ በቀልቡ በቃ በአላህ ካመነ ኢንሻ خالص ነው በቃ ይፈለ ኸምር ቢጠጣ ምን ወንድም ነው በቃ እነሱ ጋር መጥላት የለም የፈለገ እንደነሱ አባባል ሸይጣንም ራሱ ምንድነው አማኝ ነው እንደ ሙርጃዎች ትክክለኛ አማኝ ነው ኢብሊስም ለምን በቀልቡ አምኗልና ረቢ አንዘርኒ ላ የውም ዩባሱን እያለ ነው ጌታ እያለ ነው ጌታ እያለ ሄደ እንጂ ግልጽ ነው ስለዚህ ይሄ አይነት ሁኔታ መሆን የለበትም እንደነዚህ ደግሞ ይሄ እንደው እስልምናም አይደለም በእነሱ ሁኔታ ከሆነ እንደው መግማማት ነው ከማ ተቁሉ ልሙርጂያ ሙርጂያ እንደምትለው ማለት ነው በል ዩዕተደል መሆን ያለበት እንዴት ነው ፍትሐዊ ልንሆን ይገባል ፊሻኒም በእነሱ ጉዳይ ወንጀለኛ በሆኑ ሰዎች ዘንድ እንወዳቸዋለን ሙስሊም በመሆናቸው እንጠላቸዋለን ወንጀል ምን በማለታቸው በመተግበራቸው በአላህ በማመናቸው ልንወዳቸዋለን እንግዲህ ማዓሲ ወንጀልን በማጨማለቃቸው ደግሞ እንጠላቸዋለን ግን አናከፍራቸውም ካፍር ማን ለማያከፍር ነገር ሳይሰራ ከምር ስለጠጣ ብቻ አላማ ዘከርና በጠቀስነው ሁኔታ ከማ ሁወ መዝሀቡ አህል ሱና ወልጀማ የአህል ሱና ወልጀማ አቋም ነው ይህ ግልጽ ነው አለ መዝሀቡ አህል ሱና ወልጀማ ወልሑቡ ፊላህ ለአላህ ብሎ መውደድ ወልቡግዱ ፊላህ ለአላህ ብሎ መጥላት አውሰቁ ኡረል ኢማን ታማኙ ዘለበት ነው አለ። አውሰቅ ታማኙ ኡረል ኢስላም የእስልምና ምንድን ነው? ዘለበት ነው። ለአላህ ብለህ መጥላት፣ ለአላህ ብለህ መውደድ አለብህ። ይሄ ታማኝ ዘለበት ነው። ወልመርኡ አንድ ሰው ማዓመን አሐብ ምን ካለ ሰው ጋር ነው ከወደደው ጋር ነው የውም አልቅያማ የቅያማ ቀን ከማ ፊ ሐዲት በሐዲስ ላይ እንደተጠቀሰው ማለት ነው ወቀድ ተገየረ ልወድዑ ዛሬ ግን እንደው አቀማመጥ ውስጥ እንደው ተቀያይሯል አሉ ፈውዛት ወሳረ ጋሊቡ ሙዋላት ናስ አብዛኛው የሰዎች መወዳጀት ሆኗል ወሙዓዳትህም ጠላት አድርጎ መያዝም ሊአጅል ዱኒያ ለምን ብሎ ለዱንያ አዎ ያለው ዘረ ብዙ ነው። ግልጽ ስሩ ብዙ ነው። ሁሉም ለሱ ወዳጅ ነው። ዐይንደሁ እሱ ዘንድ فمن كان እሱ ዘንድ ያለ ፈመን ካነ ዐይንደሁ እሱ ዘንድ ያለ መጥማዕ ሚን መጣሚዕ ዱንያ ከዱንያ ጥቅማ ጥቅሞች እንደው ይገኝበታል ብሎ ይከጀልበታል የተባለ ሰው አዎ ይወዳጁታል ቼን ነው ምናምን ይሉታል። አንዳንዱ በወሬ ይጠገዋል። ግልጽዋል ወሬ እያወራለት ምናምን ወዳጅ እ ወይን ካነ አድወን ጠላትም ቢሆን ራሱ ሊላሂ ለአላህም ወሊረሱሊ ለመልእክተኛውም ጠላት ቢሆን ወዳጅ አድርገው ይዙታል ማለት ነው። ወይን ካነ አድወን ሊላህ ቢሆንም ማለት ወሊረሱሊ ለመልእክተኛውም ጠላት ቢሆንም ማለት ወሊዲኒል ሙስሊሚን ለሙስሊሞችም ዲን ጠላት ቢሆን እንኳን ወዳጅ አድርገው ይዙታል ማለት ነው። ለምን እሱ በቃ ሀብታም ነው፣ የተለያየ ዱንያ ጥቅማ ጥቅሙን ይሰጡታልና ማለት ነው። ወመን ለም የኩን ዒንደሁ መጥማዕ ወመን ለም የኩን የሌለ ከሆነ ግን ዒንደሁ እሱ ዘንድ መጥማዕ ሚን መጣሚዕ ዱንያ ከዱንያ ጥቅማ ጥቅሞች እሱ ዘንድ ምንም ከሌለ ዓደውሁ ምን ይሉታል? አራት አድርገው ይሉታል ዳ ስለሆነ ብቻ ዳ ስለሆነ ስብሓንላህ በቃ ትንሽ ዳ ስለሆነ እነሱ ጠላት አድርጎ ምንም አይገኝም እሱ ጋር ሰላሙ አለይኩም ሲሉት አለይኩም ሰላም ሰላሙ አለይኩም ድምጻቸው ራሱ አይሰማም ያ ግን ሀብታሙ ማለት ነው ገና አሰላሙ አለይኩም እኮ አላላችሁ አሰላሙ አለይኩም ይሉታል ገና ገና እሱም እኮ አላለችው እሱም ደግሞ ለእነሱ ዳው ለዳው እንደሚስል አለይኩም ሰላም ተናናችሁ አጃይብ እኮ ነው። الجزاء من جنس العمل ነው ግን من مطامع الدنيا عادوه ولو كان وليا لله ላላ ወዳጅም ቢሆን ወሊረሱል ለመልእክተኛውም عند عدنا سببين እንደ ወረድ ያለ ደረጃ ቢሆን ማለት عند عدنا سبب ትንሽ እንኳን ምክንያት ቢኖር ያወርዱታል። ያ ትንሽ ትንሽ ነገር ካጠፋ በቃ ዱብ ነው ያለው። ሀብታሙ ግን ብዙም ቢያጠፋ የለም ማለት ነው። ወዳ የቁሁ እንደው ድሮም ጠቦበታል እሱ ኑሮ ያጣብቡበታል ጉዳዩን ሁላ ወህተቀሩሁ ያሳንሱታል የቁ ያጣብቡታል وقد قال عبد الله بن وقال وقد قال عبد الله بن عباس عبد الله بن عباس ብሎ አለ من أحب في الله ለአላህ ብሎ ምን ያለ የወደደ ወአብገደ ፊላህ ለአላህ ብሎ የጠላ ወዋላ ፊላህ ለአላህ ብሎ የተወዳጀ ወዓዳ ፊላህ ለአላህ ብሎ ጠላት ያድርጉ የያዘ ፈኢነማ ቱናሉ እነሆ እኮ የምትገኘው ዊላየቱላህ የአላህ ወዳጅነት የአላህ ረዳትነት بذلك በማን ነው በዚህ ነው وقد صارت በእርግጥ ሆናለች አመተ ሙአኻቱ ናስ አብዛኛው የሰዎች ወንድማማችነት ሆኗል على أمر الدنيا በዱንያ ጉዳይ وذلك ይህ ደግሞ መሆኑ በዱንያ ጉዳይ እንግዲህ ወንድማማችነት መሆን لا يجدي لا يجدي ማለት لم ينفعه ማለት ነው አይጠቅመውም አላ አህሊሂ ለባለቤቱ ሸይአን አንዳችም ነገር عن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم إن الله تعالى قال الله سبحانه وتعالى بلال قال بحديث الكرسي من عاد لي وليا فقد آذنته بالحرب الحديث أو ينين وداج ثلاثة أدرقوا يا زا فقد آذنته أعلمت أسوك يوالون بزرو أوجيبتالو بالحرب بطورنت لا الحديث حديث يكتل رواه البخاري بخاري زقوت ومن أشد الناس محاربة لله لا الله እንግዲህ ብርቱ ተዋጊ ማለት من عاد أصحاب رسول الله صلى الله عليه وسلم የነቢዩ አለይሂ ሰላት ወሰላም ሰሃቦችን ጠላት አድርጎ ያዘ ነው የነቢዩ ሰሃቦችን ጠላት አድርጎ ያዘ ነው ወሰበሁም ሰሃቦችን የሰደበ ነው ልክ እንደ ሰይድ ቁጥብ ይመስል ወተነቀሰሁም እነሱን ደግሞ ምን ጎዶሎ ብሎ የቆጠረ ማለት ነው ጎዶሎች ናቸው የነቢዩ ሰሃቦች ብሎ ማለት ነው የቆጠረ ነው ማለት ነው ግልጽ የዱንያ ጥቅም ፈላጊ ነው እያለ ሙአዊያን ሲያነውረው ይሰማል ሰይድ ቁጥ ፊዚላል ቁርአን ብዙ ነገር ተናግሯል ማለት ነው ወቀድ ቃለ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም ብለዋል። አላህ አላህ ፊ አስሓቢ አደራችሁን አደራችሁን በሰሓቦቼ ጉዳይ አሉ። ላ ተተኪዱሁም ገረዳ ምን አትበሉ። ላ ተተኪዱሁም ገረዳን አልሀደፍ አታርጓቸው ማለት ግባችሁ አታደርጓቸው ማለት አልሀደፉ ለዚ ቱርማ ኢለይ ማለት ወደሱ የምትወረወርበት ግባችሁ አታድርጉ ማለት እየመጣችሁ ብቻ እነሱን ምን ማለት መውጋት ምን ማለት ዋና ግባችሁ አታርጓቸው ማለት ነው እነሱ ፈመን አዛሁም ሰሃቦች የኔንን ሰሃቦች አዛ ያደረገ ፈቀድ አዛኒ በእርግጥ እኔ ምን ብሎኛል አዛ አድርጎኛል አሉ ሰሃቦችን ልክ እንደ ሰይድኩት ፈቀድ አዛኒ ወመን አዛኒ እኔን አዛ ያደረገ ፈቀድ አዛላህ ማንን አዛ አድርጓል? አላህን። ወመን አዘላህ አላህንም አዛ ያደረገ ዩሸኩ ያሰጋል። አያእኹዘሁ አላህ እንዳይዘው ያሰጋል። አኽረጀሁ ትርሚዝዩ ወገይሩሁ ቲርሚዝይና ሌሎችም እንዲህ ብለዋል ማለት ነው፣ ዘግበውታል። ወቀድ ሳረት ሙዓዳቱ ሰሓበቲ ወቀድ ሳረት በእርግጥ ሆናለች ሙዓዳቱ ሰሓበቲ ሰሃቦችን ጠላት አድርጎ መያዝ ወሰቦም እነሱን መስደብ ዲነን ዲን ተደርጎ ተይዟል ዛሬ ላይ ወአቂደተን አቂዳም ተደርጎ ተይዟል እንደ ባዕድ ጠዋኢፍ ባላ ከፊል ማለት ነው ጠማማ ቡድኖች ማንን ይመስል ሺዓ አደለ ራፊድዮች ዘንድ ማለት ነው ከዋሪጆች ዘንድ ግልጽ ነው አዎ ጣዕነ አንዳንዱ ደግሞ ዳኢ ብሎ ድንበር ሲያልፍ ትሰማለህ? ያው ቅድም እንደጠቀስኩላችሁ እና አይደል ቀርኒም እዚህ ውስጥ ገብተው ነበረ። አይኔስ እንዲህ ለማለት ፈልጌ አይደለም ተውበት አድርጌያለሁ ብሎ የተመለሱ አሉ። ነዑዙ ቢላህ ከአላህ እንጠበቃለን ሚን ገደብሂ ከሱ ቁጣ ወአሊሚ ዒቃብሂ ምን ካለው ወአሊሚ ዒቃብሂ ማለት አሳማሚ ከሆነ ምን ቅጣቱ ወነስአሉ ልዓፍወ ወልዓፊያ አዎ ከሱ ከአላህ እንጠይቋለን አልዓፍወ አፉ ማለት ይቅር ማለትን ወልዓፊየተ ሰላም መሆንን ከአላህ ምን እንላለን እንጠይቃለን اللهم آمين ይላሉ طيب ፈስሉን አዲስ ክፍል ነው ይላል ፊ ተሕዚር ምን አልቢድዒ ከቢድዓ የምናስጠነቅቅበት የሆነ ክፍል ነው ይላሉ ተሕዚር ምን አልቢድዒ ከቢድዓ ማስጠንቀቅ ቢድዓ እንግዲህ ከባድ ነገር ነው። ሸሪያችን እንግዲህ ቢዳ ቢዳን በማስጠንቀቅ ዙሪያ ላይ ብዙ አስተምሮቶች አሉ ማለት ነው። ከቢዳ እንድንጠነቀቅ የተስተላለፉ መልእክቶች ማለት ነው። ተግባባን? አዎ። ምን ይላሉ አህለል ቢዳ ማለት እንደዋችን ምሳሌ እዛው ሳንገባ ልስታችሁ። አህለል ቢዳ ማለት ሀጢቡል ለይል ነው ይላሉ። አህለል ቢዳ ማለት ሀጢቡል ለይል ነው ይላሉ። ሀጢቡል ለይል ማለት ማለት ነው በጨለማ ምንም የሚለቅም እንጨት የሚለቅም ማለት ነው። በጨለማ እንጨት የሚለቅም ነገር ስንት ነገር ይለቅማል። በጨለማ እንጨት የሚለቅም ሰው ስንት ነገር ለቃቅሞ ነው የሚገባው። አይታየውማ እ እዛ ጋር ያንን ይለቅማል እንጨት እለቅማለሁ ብሎ ማለት ግልጽ ነው። የከብቱንም የምኑንም የምኑንም ያገኘውን እንጨት እየመሰለው ማብራሪያውን ለእናንተ ትቻለሁ ሲለውም እባብም ሊለቅም ይችላል። እንጨት መስሎት ሲይዘው ደና አድርጎ ያስቀምጠዋል ማለት ነው። ግልጿል። ብዙ ነገር ነው የሚለቅመው ማለት ነው። ስለዚህ ሀቲቡ ሌይል ጎትቶ ይዞ የማይገባው ነገር የለም። ስለዚህ አህለል ቢዳ እንደዛ ነው። ሀቲቡ ሌይል ነው መጠንቀቅ አለው። አህለል ቢዳዎች የማይለቅሙት ነገር እኮ የላችሁም። በቃ ኮተት ግሳንግስ አንገቱ ላይ የማታየው ነገር የለም ሙስባህ ብሎ ይዞ መዞር ከዛ ደግሞ ይጃጃላል ከዛ በኋላ እዚህ አረ ላ ኢላሃ ኢላላህ طيب اولا በመጀመሪያው ታሪፉ البدع የቢድዓ ታሪፍን እንስቲ ቢድዓ ማለት ምን ማለት ነው ታሪፉ البدع ማለት ቢድዓን ዲፋይን ስናደርገው ቢድዓ ማለት ምን ማለት ነው ወበያኑ አንዋዒሃ የእሷን አይነቶች ደግሞ የምናብራራለት ነው ቢድዓ ስንት አይነት አለው ወአህካሚሃ የቢድዓ ፍርዶች የቢድዓ ፍርዶች ምን ማለት ነው ቢድዓ አህካሞቻቸው አህካሙ ምን ይመስላል በሸሪያችን ታሪፉ البدعة ቢድዓ ታሪፍ ሲደረግ البدعة في اللغة ቢድዓ ማለት ከቋንቋ አንጻር መእኹዘቱ ሚነል በድዒ በድዕ ከሚባለው ቋንቋ ነው የተወሰደው። ወሁወል እኽትራዕ እሱ ማለት ማለት ነው መፍጠር ማለት ነው። አላ ገይሪ ሚታሊን ሳቢቅ ቀደምት የሆነ ምሳሌ ሳይኖረው የፈጠርክ እንደሆነ ነው። ቀደምት የሆነ ምሳሌ ሳይኖር ያን ነገር ያንን ምንም አምሳያ ስትፈጥረው ማለት ነው። ومنه قوله تعالى بديع السماوات والأرض አላህ የሰማይና የምድር ምንድ ነው ፈጣሪ ነው ስንል ምን ማለት ነው? ሰማይና ምድርን ከዚህ በፊት አይቶ እነሱን copy paste አይደለም ያደረገው። ግልጸዋለ ሰማይና ምድር ሳይኖሩ ነው የፈጠረው ማለት ነው አላህ። አይ ሙክተራዑሃ ሙክተሪዑሃ ፈጣሪዋ ነው። አላ ገይሪ ሚሳሊን ሳቢት ያለምንም ቀደምት ምሳሌ ወቀውሉሁ ተዓላ ቁል ማ ኩንቱ ቢድዓ ሚን አሩሱሊ ያ ሙሐመድ ያ ነቢይ አላህ በላቸው ما كنت بدعا ጀማሪ አይደለውኝም ምን ሩሱል ከሩሱሎች እኔ የመጀመሪያው ጀማሪ አይደለም አይ ማኩንቱ አወለ መን ጃአ ቢሪሳለቲ በመልእክተኝነት የመጀመሪያው የመጣሁኝ አይደለኝም ሚንላህ ከማ ከአላህ إلى العباد ወደ ማ የመጣሁኝ ወደ ባሪያዎች የመጣሁኝ የመጀመሪያ መልእክተኛ አይደለሁኝም በላቸው በል ተቀደመኒ ከሲሩ ሚን ሩሱል በእርግጥ ከኔ በፊት ምኖች መጥቶ ነበረ ብዙ ሩሱሎች መጥተው ነበር ቃሉ ይባላል ኢብተዳዐ ፉላኑን ቢድዓተን አንድ ሰው ቢድዓን ፈጠረ ይባላል يعني ማለትም ኢብተዳዐ ጠሪቀተን መንገድን ጀምሯል ለም ዩስበቅ ኢለይሃ ወደ እሷ ያልተቀደመው የሆነ አዲስ ነገርን አምጥቷል መንገድን ይባላል ኢብቲዳዕ ወልኢብቲዳዕ አላ ቅስመይን ቢድዓን መፈጸም በሁለት ክፍሎች ይከፈላል። ኢብቲዳዑን ፊል አዳቲ በአዳ ደረጃ ቢድዓን መፈጸም የሚባል አለ። በአዳ ደረጃ ማለት ነው። ደረጃ ሰው ልጆች ቢድዓን ፈጸሙ ይባላል። ከብቲዳኢል ሙፍተራዓት ይሄ በአዳ ደረጃ በልማድ ነው። በአዳ ማለት ይገባቸዋል። ከብቲዳኢል ሙፍተራዓት አልሐዲሲ አልሐዲሰቲ አዳዲስ ግኝቶችን መፍጠር ሞባይል ያው የዘመናችን ግኝት ነው አይደል? ከዛ በኋላ እያለፉ አዳዲስ ነገሮች ሮቦት በለው አዳዲስ ቴክኖሎጂ ያመጣቸው ነገሮች ማለት ነው። ገጸዋለ ማለት እንችላለን ብዙ ነገሮች ወሃዳ ሙባሑን ይህ ምን ያለ ነው የተፈቀደ ነው አዳዲስ ግኝቶችን መጠቀም ፍጹም የተለያዩ አዳዲስ ግኝቶች ሲመጡ መጠቀም ይፈቀዳል ሊአነ ልአስለ ፊ ልዓዳት አልኢባሓ ምክንያቱም በአዳ ደረጃ አዳዲስ ነገሮችን በተመለከተ በልማድ አዳዲስ ነገሮችን በተመለከተ ይሄ ሐራም ሀራም አይደለም ምናምን የሚባል ነገር የለውም። ግልጽ ነው። ሀላል ነው በቃ እዚህ ዱንያ ላይ ማለት ነው። ዱንያን በተመለከተ ወብትዳኡን ፊዲን በዲን ላይ ደግሞ ፈጠራን ማስገኘት የሚባል አለ። ወሀዛ ሙሐረም ይሄ ሐራም ግን የሚያሳዝነው እነዛ ሚስኪኖች ምን ይላሉ? ቢዳ የሚሰሩት ሰዎች የእኛን ቢዳ ትላላችሁ እናንተ ምንጽር ታረጉ ነቢዩ ስ ላ ሰለም ምንጽር አድርጓል ይላል ማይክራፎ እየተጠቀማቸው አይደለም ነቢዩ ማይክራፎ ይጠቀማል ምስኪኖች ናቸው እኮ ለምንም ማያውቁ መሆናቸውን በዚህ ታያል ይህ ምንድን ነው አሁን ሙክተራአቱል ሐዲስያ ነው ቴክኖሎጂ በአዲሱ ያስገኘው ነው እንጂ አንተ ለነቢዩ አልጠቀምም ብለዋል እንዴ ሞባይል ምናምን ይኸው እያያዛቸው አይደል ምናምን ይላል ምን ይሁን ታዲያ ታዲያ ነቢዩ አለይሂ ሰላም ልክ የሚያደርጉትን ጫማ ፈለገ ልታደርግ ነው እንዴ ታዲያ አዲስ ቴክኖሎጂ ያመጣው ምናምን ነገር ወይም ይሄ ይሄ ከቢዳ ጋር የሚያገናኘው ነገር አለ እንዴ የለም ምንም وهذا مباح لأن الأصل في العادات الإباحة له وابتداء في الدين هذا محرم لأن الأصل مكنياتهم أصل فيه بس يست التوقيف ነው ተውቂፍ ነው ተውቂፍ ማለት ማለት ዲንን በተመለከተ አስሉ ተውቂፍያ ነው። ተውቂፍያ ነው ተውቂፍ መገደብ አለብን። ምንም አዲስ ነገር ማስገኘት አይችልም? ምንም በተመለከተ ዲንም በተመለከተ ዱንያን በተመለከተ የተፈለከውን ነገር ብትጠቀም ችግር የለውም ሐራም እስካልሆነ ድረስ ማለት ዱንያ ዲንም በተመለከተ ግን አስሉ ምንድነው? ሁሉም ነገር ሙሐረም ነው። አስሉ ሁሉም ነገር ሙሐረም ነው። የፈቀደች ሸሪዓችን የፈቀደ ነገር ሲቀር ማለት ነው። በዲን ላይ ምንም አዲስ ነገር ማስገኘት አንችልም። ቃለ ሰለላሁ ዐለይሂ ወሰለም መን አህደተ ፊ አምሪና ሀዛ ማ ለይሰ ሚንሁ ፈሁወ ረድ ወፊ ሪዋየት መን አመለ አመለን ለይሰ ዐለይህ አምሩና ፈሁወ ረድ አንዋውል ቢድዒ የቢድዓ አይነቶች ይላል። አልቢድዓቱ ፊ ዲኒ ነው አኔ በዲን ላይ የሚፈጠሩ ፈጠራዎች ሁለት አይነት ገጽታ ይኖራቸዋል። አነውዑል አወል የመጀመሪያው አይነት ቢድዓቱን ቀውልያ ንግግራዊ የሆነ ፈጠራዎች አሉ። ቀውልያ ኢዕቲቃድያ ደግሞ አለ። እምነታዊ የሆነ ፈጠራ ደግሞ አለ። ከመቃላት ልጀህሚያ የጀህሚዮችን ንግግር ይመስል ወልሙዕተዚለቲ የሙዕተዚላዎችን ንግግር ይመስል ወራፊዳቲ የራፊዳዎችን ንግግር ይመስል ሺያዎችን ማለት ወሳኢሩ ልፊራቂ የተቀሩትንም ፍርቃዎችን ይመስል አባላ ጠማሞች ወአቲቃዳቲም አቂዳቸውን ይመስል ምሳሌ ከማ መቃላት ልጃህሚያ ምን አለ እስቲ ነግሬ ከዚህ በፊት ካስተማርኳቸው መቃላት ልጃህሚያ አምጡ ቶሎ ቶሎ አትፍጂ አ አ አስማንም ሲፋንም ምን ይላሉ ማ ጃህሚዮች ውድቅ አደርጋሉ እሺ ሙዕተዚላ አስማን አስብተው ሲፋን ነፊ ያደርጋሉ። ሌላ ደግሞ ራፊዳዎችስ በተመለከተ መቃላታቸው ከሚናገሩት አህለል ቤቶችን እንወዳለን ይላሉ። ሌሎችን ደግሞ ያከፍራሉ። ምሳሌ አይሻ ወሳኢሩል ፊረቅ ይባላ ደግሞ አሉ። ኢዕቲቃዳቲም እንደዚህ ይመሳሰሉ አላ ግልጽ ነው ኢኽዋኖች ነተዓወን አላ መተፈቅና አለይ ወዩዕዚር ባዕዲና አላ ባዕዲ ፊ መክተለፍና ይላል እስማማለን ነው ከሁሉም ጋር እኚህ የመሳሰሉ ማቃላት ነው አይደል በቃላት ደረጃ ላይ ያሉ አለ ባላ ወቲቃዳቲም አነው ሳኒ ሁለተኛው ቢድዓቱን ፊል ኢባዳት በአምልኮ ላይ ደግሞ የሚፈጠሩ አዲስ ፈጠራዎች አሉ ተግባባን ቢድዓቱን ፊል ኢባዳት አለ ማለት ነው በአምልኮ ውስጥ የሚፈጠሩ አዲስ ፈጠራዎች አሉ። ከተዓቡድ ሊላህ አላህን መገዛት ይመስል ሊላህ ቢዒባደቲ ለም የሽረዓሃ አላህ ያልደነገገው መልኩ ማለት ነው። ወህ አንዋ የተለያየ አይነት አላህ ባልደነገገው መሰረት አላህን መገዛት ማለት ነው። የቅድሙ ንግግር ነበር። አሁን ደግሞ ኢባዳ አምልኮ መፈጸም ነው። አነውል አወል ምሳሌ ይሰጣል። የመጀመሪያ አይነት ማየኩኑ ፊ አስል ሊባዳት በአምልኮ በአስሉ ላይ በመሰረቱ ላይ በአን ዩሕዲሰ ኢባደተን ምሳሌ አምልኮን ይፈጥራል። ليس لها أصل። ምን የላትም ያቺ የሚሰራት ኢባዳ أصل የላትም في الشرع በሸርዕ በሸሪያችን كأن يحدث صلاة غير مشروعة ያልተደነገገን ሰላት መስገድ ይመስል ምንም ያልተደነገገን ሰላት ትሰግዳለህ። አው ሲያምን ወይም ጾምን ትጾማለህ ገይረ መሽሩ ያልተደነገገ አው አዕያደን ወይም ደግሞ ኢድ ኢድ ኢድን ታከብራለህ። ክብረ ባህል ገይረ መሽሩዕያ ያልተደነገገን ክብረ ባህል ማለት ከአያሊል መዋሊድ ሞሊድን የመውሊድን ባህል ማክበር ወገይሪያ ምንም የለም በሸሪያችን መውሊድ የሚባል የለም አይደለም የፊቅህ ኪታቦች ላይ እንኳን ብትፈልግ አታገኙም ግልጽ ነው እንደው በቃ የሻፊያ መዛብ ላጥና ብለ ከላይ ወደ أحكام العيدين ነው እያለ የሚሄደው የለም መውሊድ የሚባል የለም ግልጽ ነው የለም عيدين ነው ከየት ልታመጣ ነው? አንተ ዝም ብለህ ልታስገባ ነው? ኢዴ ኢዴ ነው አለት ሁለት አለ እንዴ? እ በእነዚህ እንኳን አይታወቅም። ሌሎችን ትሆንና የሐዲስ እንትኖችን ተሆነና ስለዚህ ይህንን የመሳሰሉ ሰላትም ቢሆን ያልተደነገገ የተውበተኞች ሰላት ብለህ የሚፈጥሩት ሱፊዮች የሚያደርጉት አላቸው። ግልጽ ነው። እኚህ የመሳሰሉት ነገር በዲን ላይ የሌለን ነገር መፍጠር ነው። አነው እሳኔ ማ የኩኑ ፊ ዚያደቲ አለል ኢባደቲ በአምልኮ ላይ ደግሞ መጨመር ነው። አንዳንድ ደግሞ መጨመር አለ። መጨመርም ቢዳ ሲባል መጨመርም መቀነስም ነው። እሺ ما في زيادة على العبادة ከተደነገገው ውጪ መጨመር كما لو زاد ركعة خامسة ነሸጠና አቡ ዛሪ እንደው ትንሽ ሽት ሽት ብያለሁ አለ። ስለዚህ ሲባል خامسة في صلاة الظهر አለ። አምስተኛ ረካ ሊጨምር በዙሁር ላይ ዛሬ በጣም ነው ሽጦኛል አለ። أو العصر مثلا ይሄ ቢዳ ግልጽ ነው። ዲን በነሻጣ አይደለም። ያው እንግዲህ አነው ኡስታሪስ ደግሞ አለ ማየኩኑ ፊ ሲፈቲ አዳኢ ኢባዳ አምልኮን በመፈጸም ዙሪያ ላይ በመፈጸሙ ዙሪያ ላይ ነው። ይሄ ደግሞ አምልኮን በመፈጸሙ ገጽታ ባህሪ ላይ የሚፈጠር ነው ደግሞ بأن يؤديها ያችን ኢባዳ ይፈጽማል على صفة غير مشروعة ከተደነገገው ገጽታ ውጪ ይፈጽማል وذلك كأداء አትካር ምሳሌ አስካሮችን ይፈጽማል አልመሽሩዕያ የተደነገጉትን አስካሮች ማለት ቢአስዋቲን ጀማዕያ ግን አስካሩን የሚሉት እንዴት ነው? በጀማ ነው። ግልጽ ነው። አስተግፊሩላህ ሲሉ أستغفر الله العظيم أستغفر الله ግልጽ ነው። ረመዳን ላይ ማለት እስትግፋር ሲያደርጉ ግልጽ ነው። ሌሎችንም የመሳሰሉ ነገር ማለት ነው። ላኢላሃ ኢለላህ አስተግፊሩላህ ነስአሉከ አልጀነ ወነዑዙ ቢከ ሚነን ናር ይላል አይደል? አብዙ የተባለውን እነሱ ጋር በጀማ ይሉታል ማለት ነው። ይሄ ሁላ አይገባም ቢአይዋዲሃ ላ ሲፈቲን ገይረ መሽሩዕያ وذلك كأداء الأذكار المشروعة بأصوات جماعية ሙጥሪበቲ ሙጥሪባ ማለት ማለት ነው የምታዘልል የምታስደንስ ማለት ነው ወከተሽዲዲ አለ ነፍሲ በነፍስ ላይ ማጥበቅ እንዲህ ይላል እኮ በቃ አላው የእውነት እኮ ነው ላይ እንደዚህ ሸይጣንም ይጨመርበትና በቃ እያለ እኮ ነው የሚለው አላያችሁም እንዲህ አይነት ሰው እንዲህ ነሽጦ ምናምን ነፍስያ ምናምን እኮ እንዲፈልጋል حقيقة وقد تشديدي على النفس بنفس ላይ بك في العبادات በአምልኮች ላይ إلى حد በድንበር يخرج عن سنة رسول الله كنبي عليه الصلاة والسلام سنة በሚያስወጣ መልኩ ነው የሚፈጽሙት ማለት ነው أنه الرابع አራተኛው አይነት ደግሞ ما يكون بتخصيص وقت للعبادة አየህ ወቅትም ራሱ ያልተከሰሰውን مخصص የለብም ما يكون بتخصيص وقت للعبادة لا ለአምልኮ ምን ማድረግ ተክሲስ ማለት ማለት መነጠል ወቅት ልልዒባደት ለዛች አምልኮ ማለት المشروعية كتدنكك لم يخصصه الشرع شريعة من يلالو ያልከሰሰው ምሳሌ ከተክሲስ የውም ንስፍ ሚን ሻዕባን ከሻዕባን ግማሽ ላይ ሻዕባን በቃ ሌሊቱን ይቆማሉ ወለይለትይ ይጾማሉ ቀኑን ሻባን ወለይለቲ ቢስያም ሚሻባን ወለይለቲሂ ቢስያሚን ወቅያሚን ቀኑን በመጾም ሌሊቱን በቅያም ይነጥሉታል። ግልጽ ነው። ቀኑን ነው የሚጾሙት። እሺ ሌሊቱን በመቆም ፈኢነ አስለ ሲያም እንሆ የጾም አስሉ ወልቅያሚ መቆምም መሽሮ መሽሮ ነው ወላኪን ተክሲሰሁ ቢወቅቲን ነገር ግን ወቅት አድርጎለት ኒስፈ ሻዕባን ተብሎ እኮ ተነሽጦ ነው ቀኑን ጾሞ ሌሊቱን እኮ እንትን አይሉም አይተኙም ግልጽ ነው ኢባዳ ብሎ ይቆሙበታል ኒስፈ ሻዕባን ወላኪን በዛ ላይ ደግሞ ረጀብን ደግሞ መጾም ግልጽ ነው የሌለውን ረጀብ ነብዩ ምን ያደረጉበት ነው ስራና ሚዕራጅ አይደል የሄዱበት ብሎ ይላሉ አጀብ አሶሙ ፊ ረጀብ ተብሏል ወላኪን ነገር ግን ተክሲሰው ያንን መነጠል ቢወቅት ምን አውቃት በሆነ ወቅት ጊዜ ሰጥቶ እንዲህ ማለቱ የሕታጁ ኢላ ደሊሊን ምን ያስፈልጓል ደሊል ያስፈልጓል አለ እ ምን ያስፈልጓል ደሊል ደሊል የለውም ማለት طيب حكم البدعة እስቲ የቢዳ ሁክሙ ምንድን ነው? ስለ ቢዳ እንዲህ ካልን የቢዳ ሁክሙ ምንድን ነው? ቢዳ የሚሰራ ሰውና የቢዳ ሁክሙ ምንድን ነው? كل بدعة في الدين በዲና በዲን ላይ የሚፈጠሩ ሁሉም ፈጠራዎች من أي نوع كانت ከየትኛውም አይነት ዘርትውን فهي محرمة ወበላለቱን ሐራምና ጥመት ነች። ሊቀውሊ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ሰላም ስላሉ ወኢያኩም ወሙሕደታት ልኡሙር فإن كل محدثة بدعة وكل بدعة ضلالة وقوله صلى الله عليه وسلم من أحدث في أمرنا هذا ما ليس منه فهو رد وفي رواية من عمل عملا ليس عليه أمرنا فهو رد فدل الحديث حديث أم الأكثر على أن كل محدث على كل على أن كل محدث في الدين بدين وسط يتفتر فهو بدعة وكل بدعة ضلالة مردودة ጥመትና ተመላሽ ነው። በዲን ውስጥ ማለት ነው ቢዳቱን አሰና የሚባል የለም። በኋላ ላይ ይመጣላል። ቢድዓቱን አሰና እያሉ እንደሚያውለበልቡት ሐሰን ታጁን ይመስል የሀገራችን ቀዳዊ ሆኗል እሱ። ወማዕና ዛሊክ የዚህ ጽንሰ ሐሳብ አነል ቢድዓ ቢድዓ እኮ ፊል በአምልኮች ውስጥ የሚፈጠሩ ምኖች ቢድዓዎች ወለኢዕቲቃዳት እምነቶች ሙሐረመቱን ምንድን ሐራም ናቸው። ወላኪነ ተሕሪም ነገር ግን ሐራምነቱ የተፋወት ምን ይላል ይለያያል ቢሐስቢ ነውዕየት ልቢድዓ እንደ ቢዳው አይነት ይለያያል ገባችሁ እንደ ቢዳው አይነት ይለያያል እንጂ በዲን ላይ የሚፈጠሩ ምኖች ፈጠራዎች ቢዳዎች ሁላ ተመላሽ ናቸው ፈሚና ከእሷስ ምሳሌ ማሁወ ኩፍር ኩፍርም ይሆናል እንዴ ሁሉም ፊረቆች እኮ ሙስሊም አይደሉም። ኩፍር ውስጥ የሚወድቁ አሉ። ኩፍር ውስጥ የሚወድቁ አሉ። ማወ ኩፍሩ ሱራሑን በግልጽ ማለት ነው። ከጠዋፊ ቢልቁቡር ምሳሌ ሱፊ ያሆኑ በቀበር ላይ የሚጠውፍ ብታገኝ ተቀሩበን ኢላ አስሐቢሃ ወደ ቀበር ባለቤቶች ልቃረብ ብሎ ወተቅዲሙ ዘባሒ ጠዋፊ ባዳ ነዋ ከአላ ውጭ ከሰጠ ፈሰርፉሃ ሊገይሪላህ ኩፍሩን አረ ወሽርኩን ወተቅዲሙ ዘባሒ እርድን ማቅረብ ወኑዙሪ ስለትን ላሃ ለሷ አስሓቢሃ የቀብር ባለቤቶችን መለመን እና አልከሱና አብሬትዬን ቢተራ አስሓቢያ ወልስቲጋሰቱ ቢህም በእነሱ የጭንቅ ጥሪ ቢዳረስ እረ ድረሱልኝ እያለ ቢለምን ይሄ ምን ኩፍር ነው ኩፍር ሽርክ ወከመ ቃላት ጉላቱ ልጀህሚያ አንዳንድ ጀህሚዮች ደግሞ የሚናገሩትን ወልሙዕተዚላ ሙዕተዚላ ግን ቤተሰቦች ምንም ማያውቁ ከሆነ ቀጥታ አታከፍራቸው ሁጃ ታቆማለህ ትነግራቸዋለህ ታብራራል ይሄ ተነግሯቸው ካለፉ ግን ያው ምንድነው ኩፍርና ሽርክ ውስጥ ነው ያላችሁት ብለህ ንገራቸው ሄደው ቀበር ላይ ጧፍ የሚያደርጉ የሚያርዱላቸው ነው ቤት ውስጥም ቁጭ ብለ ድረሱልኝ እርሱ እያለ ሲለምን ከሰማ አቁመው ኩፍር ላይ ነበለው ወሚና ከሶስት ማሁወ ሚን ወሳኢል ሽርክ ወደ ሽርክ ደግሞ የሚያደርስ ደግሞ አለ። كالبناء على القبور በቀብር ላይ ምን ማለት መገንባት፣ والصلاة والدعاء عندها ሰላትን መስገድ፣ ዱዓን ማድረግ عندها እሷ ዘንድ عندها የሚለው ማን ዘንድ? ቀብር ዘንድ። ومنها ከእሷ ውስጥ ይመደባል ما هو فسق ፍስቅና አለ። አሁን ምክንያቱም ሰላት ቀብር ላይ መስገድ አይቻልም ነው አይደለ እንዴ? አይቻልም። ቢሰግድ ግን ሰውየው ወሳኢል ሰራ ነው የምንለው ለአላህ እስከሰገድ ድረስ ለአላህም ራሱ ቀብር ዘንድ መስገድ አንችልም ለአላህ ራሱ ግጽ አለ ዱዓ ማድረግም ቀብር ላይ አንችልም መለመን አላህ ነው እኮ ምን ለምነዋል ግን ቀብር ጋር ሲሆን ይቻላል አይቻልም ኢባዳዎችን መፈጸም እዛ ቦታ ላይ ስለማይቻል ማለት ነው ወሚና ከሷ ውስጥ ይመደባል ማ ሁወ ፊስቁን ኤዕቲቃዲ እምነታዊ የሆነ ፍስቅና የሆነ ተግባር አለ ከቢድዓት ልኸዋሪጅ የኸዋሪጆችን ቢድዓ ይመስል ወልቀደርያ ወልሙርጂያ ፊ አቅዋሊህም ወአዕቲቃዳቲም ልሙኻሊፋ ሊልአድለት ሸሪዓ ሸርዕያ ሸሪያን የሚጠራመስ በሆነው ንግግራቸው ማለት ነው። አሊማኑ ቀውሉን ብለው ይዘጋሉ ከፊሎቹ። ሌሎቹ አሊማኑ ሁወ ኢዕቲቃዱን ቢልቀልብ ብለው ይላሉ። ሌላም ሌላም ብዙ ግሳንግሶች አላቸው ማለት ነው። ወሚንሃ ከእሷ ውስጥ ማ ሁወ ማዕሲያ ከቢዳ ውስጥ ደግሞ ወንጀል ይሆናል። ከቢዳት ተበቱል ወንጀል ነው። ላለማግባት ፈጠራ ማድረግ ባህታዊነት ማለት ነው። ኧረ እኔ አላገባም ይላል። ላለማግባት ይህም ፈጠራ ነው። ማግባት የለም በቃ ባህታዊነት መምረጥ ቢዳ ነው። ላለማግባት ባህታዊነት ጊዜ አተ ከሆነ ችግር የለው ወይም ደግሞ በቃ ማለት ሰውየው ምንም ስሜት የለውም። በቃ ምንም ችግር የለውም። ግን ያን ነገር እንትን እያለ በአታቢነት የለም ማለት ነው። ወስያሙ መጾም ቃኢመን ፊሸምስ ፀሐይ ላይ ቆመ ይጾማል። ምን ነው ሲል ወደ አላህ ያቃርበኛል ፀሐይ ላይ ቆሜ ነው። አንተ በኒ አደም አይደለ እንዴ? አንተ ሸጀር ነህ ግልጽ ነው። ይሄ የሚባል ነገር የለም ማለት ነው በሸሪያችን። መጾም ከተባለ መጾም ነው አይደል? ከዛ ውጪ የተለያየ ነገር ወደ አላህ ያቃርበኛል ብለ የለም ነው ምንም አያቃርብ ወደ መድረክ ነው የሚያቃርብ ግልጽ ምንም የለም ወልኺሳኢ ቢቀስዲ ቀጥዕ ሸህወት ልጅማዕ ምንድን የሚባለው ይሄ ፍሬን መቁረጥ ማለት ነው ፍሬን መቁረጥ ቢቀስዲ ቀጤ ሻህዋ ስሜትን ለመቁረጥ ብለህ አልጂማ የምን የግንኙነት ስሜትን ለመቁረጥ ብለህ ፍሬን መቁረጥ የዘር ፍሬን ማለት ነው መቁረጥ ገብቷቸዋል መሰለኝ ፍሬ ስል በቃ ይበቃል ከዚህ በላይ ከተብራራ ጥሩ አይመጣም هذا وصلى الله على نبينا محمد وعلى اله وصحبه وسلم